የሚገናኝ በአፈር የሚደረግ ማለት ነው። عن جابر بن عبد الله رضي الله تعالى عنه أن النبي صلى الله عليه وسلم نبي عليه الصلاة والسلام قال እንዲህ ብለዋል ምን አሉ ኡዕጢቱ ተሰጥቻለሁኝ አሉ ነብዩ አለይሂ ሰላቱ ወሰላም ኸምሰን አምስት ነገራቶችን ተሰጥቻለሁ አሉ በአንድ ሐዲስ የተዘገቡ እንጂ አምስት ብቻ አይደሉም የነብዩ ኻስያዎች ለም ዩዕጡሁነ አሐዱን ቀብሊ ከኔ በስተፊት ያሉ ነቢያቶች ያልተሰጡትን ወይንም ኡመቶች ያልተሰጡትን ለኔ አምስት ነገር ተሰጥቻለሁ አሉ ነብዩ አለይሂ ሰላቱ ወሰለም። ሌሎች ነብያቶች ያላገኙትን ማዕረግ ማለት ነው። ኡዕጢቱ ኸምሰን አምስትን ተሰጥቻለሁ። ለም ዩዕጠሁነ አሐዱን ቀብሊ ከኔ በስተፊት የነበረ አንድም ያላገኘው። አንደኛ ኑሲርቱ ቢሩዕቢ ጥላትን በማስጨነቅና በማስደንገጥ ተረድቻለሁኝ አሉ ነብዩ አለይሂ ሰላቱ ወሰለም። ኑሲርቱ አላህ ረድቶኛል ተረድቻለሁ አሉ ቢሩዕቢ በማስደንገጥ በማስጨነቅ ስለ ነብዩ አለይሂ ሰላቱ ሰላም ታሪክ ወይንም ስለ ነብዩ እና ስለ ሷሃቦቻቸው የሰማ ሁሉ በቃ እንቅልፍ አይወስድም። መሲረተ ሸህሪን አንድ ወር የሚያክል ርቀት ላይ ማለት ስንት መቶ ኪሎ ሜትር ርቀት ላይ ያለ ሁሉ ይርዳል፣ ይጨነቃል። ሊመጣ ነው መሐመድ ሊዘምት ነው ከተባለ ቀድመው እስላምን ለመቀበል ይዘጋጃሉ። ፍርሑ ቢሩዕ ይላል። ይሄ ለማንም ነብይ አልተሰጠም፣ ለነብዩ አለይሂ ሰላቱ ወሰላምና ለኡማቸው ያስደነግጣሉ። ኦ መሐመድና እነዛ ሰሐቢዎች እነሱ ምንም ምንም ሞትን አይፈሩ ሞትን ህይወትን ለነሱ እኩል ነው ነው የሚሉት። ይደነግጣሉ። በዚህ የተነሳ አላህ ጭንቀት ይለቅባቸዋል። ለዚህ ነው አሁን ሩዕብ እንዲኖረን ምን መኖር አለበት? ምን መኖር አለበት? ሙስሊሞች ሩዕብ እንዲኖራቸው እዲናቸው ውስጥ ያለው መሆን አለበት። አነስሩ የእቲ ቢዲን ኢዛ ረጃዕና ኢለ ወጁዕለት ሊል አርዱ መሬት ተደርጋልኛለች አሉ ነብዩ አለይሂ ሰላቱ ወሰለም። መስጂድን የመስገጃ ማዕከል ተደርጎልኛል። ይሄ መስጂድ ዋናው መስጂድና ይሄንኛው መስጂድ ይለያል። መስጂድ ማለት እዚህ የመስገጃ ስጁድ ማስቀመጫ ማዕከል ነው እንጂ የተገነባ መስጂድ ማለት አይደለም። መሬት መስጂድ አካልንማ መሬት ላይ አንተፋም፣ መሬት ላይ ስለ ዱንያ መሬት ላይ ብዙ ነገር ሊቀር መሬት ላይ ጀናብተኛ ይቆም፣ መሬት ላይ ሀይደኛ ይቆም ያስዝብናል። ይሄ መስጂድ ማለት የመስገጃ ማዕከል ዝም ብሎ ነው መስጊድ መስገጃ ማለት ነው normal መስጊድ وطهورا መጽዳጃም ተደርጋልኛለች አሉ ነብዩ عليه الصلاة والسلام። ሁለተኛ ይሄ የምንፈልገውም ይሄ ከ أيما رجل ማንኛውም ሰው አድረከተሁ ሶላት ሶላት ብታጋጥመው ፈሊሰል አገኘበት ቦታ ይስገድ ብሏል ነብዩ አለይሂ ሰላም የፈለግን የትኛውን ወጁዕለት ሊል አርዱ መስጊደን ወጦሁራ የሚለውን ነው። መሬት ራሱ መጽዳጃ ሁና ተደርጋልኛለች ይላሉ ነብዩ አለይሂ ሰላቱ ወሰላም። ፈአዩባ ረጁልን ማንኛውም ሰው አድረከቱ ሶላት ሶላት ከደረሰችበት የትም ቦታ ይሁን ፈልሰል ይስሩ እቤሮም ውስጥ ይሁን ዶርምም ይሁን ሜዳም ላይ ይሁን ስብሰባ ማዕከል የትኛውም ቦታ ይሁን ደረሰበት ቦታ ገበያ ማዕከል ላኪን ከራሃ ነው ምን የፉቃዎች ያንኛው ለየት ያለ ሲወሰወሳል ምን የሚወሰወስበት ቦታዎች ላይ እንዳይሆን ነጃስ አለበት ቦታ ብቻ አይሁን መሬት የትኛውም ቦታ ላይ የሌሎች ነብያቶች ኡማዎች ሰላታቸውን የሚሰግድ የሚሰግዱት ቤተል መቅደስ ብቻ መቅደሳቸው ብቻ ነበር። ከዛ ውጭ አይቻልም ነበር። የኛ መስጊድ ካልደረስኩ አይባልም። ቤትም መስጊድ ይችላል፣ የትም ቦታ መስጊድ ይችላል። ደረሰበት፣ ሶላቱ ደረሰበት። ዋናው ጦሁር የሚለውን ነው የተፈለገው። መሬት መጽዳጃ ልክ ኢማሙ ሻፊዒና ኢማሙ አህመድ ያሉት ነገር አለ መጠራራት የሚፈቀደው አፈር ብቻ ነው ብሏል። ተይሙም ማድረግ የሚፈቀደው አፈር በአፈር ብቻ ነው። ኢማሙ ማሊክና ኢማሙ አቡ ሐኒፋ ደግሞ ኩሉ ማ ተሷዓደ አለ ወጅሂል አርድ ነው። ምድር ላይ ንጹህ የሆነ ነገር ሁሉ ይቻላል ተይሙም ለማድረግ ራጅህ ያደረጉት እነ ኢብኑ ተይሚያ የሚተቀበሉት ይሄንን በማንኛውም ነገር ይቻላል። በእንጨት ትችላለህ፣ በአመድም ይቻላል፣ በብረትም ይቻላል። በልብስም ይቻላል፣ በምንጣፍም ይቻላል፣ ግድግድም ላይ ይቻላል፣ በሳርም ይቻላል። ኢቭን ሀታ እንስሳ ጀርባ ላይ ራሱ ይቻላል። እጓደኛ ጀርባ ላይ ራሱ ይቻላል። እጓደኛ ሆድ ላይ ይቻላል። በቃ ሁሉም ጧሂሪን አለውጅ ምድር ላይ ጧሃራ የሆነ ነገር ሁሉ ለተይሙም ይሆናል። ይሄን ነው የወሰዱት ይሄን ኢማሙ አሻፍዕይና ኢማሙ አህመድ አፈር ያሉበት ምክንያት ወቱርበቱሃ ሌጦሁራ የሚል ሐዲስ አለ እዚሁ ላይ ወጁዒለት ሌል አርዶ መስጂደን መሬት ለኔ መስጂድ ተደረገችልኝ የመስገጃ ማዕከል ወቱርበቱሃ የሚል ሪዋያ አለ ወቱርበቱሃ አፈሯ ደግሞ ለጦሁረን መጽዳጃ ተደረገልኛል ይኸው ቱርበቱሃ ብሏል እነዛኞቹ ደሊል ያደረጉት ፈኢለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ነው የሚለው ሱዒደን ጠይበን ሱዒድ ማለት ምንድን ነው? تراب ብለው ፈሰሩት። ላ ማለት ማንኛውም ጧራ የሆነ ነገር ነው። ሱዒደን ጠይበን ሱዒድን አይ በዚህ ሐዲስ تراب በሚለው እንፈስራለን አሉ። አይፈሰርም። ለምን? تراب ማለት ከአፈር ወይንም ከቴሙ ማድረጊያ ነገራቶች አንዱ ነው። ለምሳሌ ሻይ አለ። ሻይ የምትጠጣው ሻይ ሻይ ከሱካር ነው ብለህ ብትል ትክክል ነው። ውሃ ነው ብትልም ትችላለህ። ሻይ ቅጠል ነው ብትል ትችላለህ። በቃ የሻይን አይነት ጥርቅሙን የተናገርከው ተየሙም ማለት ደግሞ በሁሉም ጧራ በሆነ ነገር ሁሉ ይቻላል። አፈር ብለው የተናገሩት ነብዩ ከተይሙም ማድረጊያ ነገራቶች አንዱን የጠቀሱት ብለዋል። ናም የሚያስኬደውም ይሄ ነው። ሱዒድ አለው አፈር ባለው ገድቦ መተርጎም ስለማይቻል ብለዋል። አይቻልም፣ ሉጋ አያስኬድም። ሱዒድ የሚለውን አፈር ብለን ብንቀይረው በዚህ አይቻልም፣ ሉጋ ራሱ የለም። ስለዚህ ሱዒድ ማለት ሁሉ ጧሂርን አለማወጅል በመሬት ላይ ያለ ማንኛውም ጧራ ነገር። እብኑ ተይሚያ ይሄንኛውን ተቀብሎታል። በጣም ደራጅነት ነው ራሱ ያለ ከደልል መንገድ ማለት ነው። ለዚህ ነው በማንኛውም በማንኛውም ነገር ከደረሰበት ማድረስ ትችላለህ። ህንጻ ግድግዳም ላይ ትችላለህ። እቤት ግድግዳም ላይ ትችላለህ። ምንጣፉም ላይ ትችላለህ። ማንኛውም ነገር ነው። ይሄንም ማለት ነው ግድ አፈር መሆን አለበት አይባልም። ከሐዲሱ ስንነሳ ማለት ነው። በፊት ከመጣን ግን ኢማሙ ሻፊዒ እና ኢማሙ አህመድ ካፈሩ ውጭ አይባልም። አሁንም ለጥንቃቄ ኹሩጅ ምን ኸላፍ ከፈለግ አፈር ካለ አፈርን አስከትል ከኸላፍ ለመዳን ከዛ ውጭ ባለ ግን ይቻላል በማንኛውም ነገር እነ ኢብኑል ቀይምም ይሄንን ያስቀደሙ እና አውዛዒ ለሰውሪ የሚባሉ ገረማችሁ እ አይ ጠይቁ ለምን ጠይቁ የምትጠይቁት ካለ እ አዋራ ቱርበቱሃ የሚለውን የያዘ ነው ማለት ነው። ቱርበቱሃ የሚለውን የያዘ ሰው በአፈር አድርግ ነው የሚለው። ሻፊዒያ መዛብ እንደዛ ነው። ፊቅህ ስትቀራም እንደዛ ነው የሚቀሩ ወላኪን ሐዲሱን ቁርአንን አያውን ሶዒደን ጠይበን የሚለውን ስንመለከትና ይሄንኛው ሙተፈቅ አለይ እንትና የዘገቡት ሙስሊም የዘገቡት ላይ እንትን ጦሁረን የሚለውን ስንመለከት በዚህ ነው የሚያስኬደው ማለት ጦሁር የሚለውን ስንመለከት ማንኛው መሬት ነው ያሉት መሬት ላይ ያለ አፈር የምትለው ከአይነቶች ውስጥ አንድ ነው። ለምን ሶዒድ ያለውን ይህንኛው አይተረጉመውምና ነው ሶዒድ የሚለውን አይተረጉመውም። ምን ግድግዳ ላይ ተጠቅሟል። ግድግዳ ላይ ተጠቅሟል። ግድግዳ ላይ ወአለይኩም ሰላም ለማለት ነው ማለት ነው። ሰዎች አይ የዲስታንስ ርቀት አላህ አለም አላውቅም። መቶ ሜትር ምናምን ሩጫ ብቻ ነው መቶ ሜትር። አይ ምን አለ መሰለህ፣ ትክክል ነው። እንደዚህ ያስገድድ ፉቃዎች አሁን የሚሰጡት ነገር አለ በአይንህ ርቀት እዛ ድረስ የሚል በአይንህ ርቀት የሆነ ወንድና ሴት የምትለይበት ርቀት ብትጮህ ሰው የሚሰማብህ ርቀት ያክል ሄደህ መፈለግ ትችላለህ ነው የሚሉት። የሆነ አደጋ ቢደርስብህ ኡ ስትል የሄድክበት ቦታ ያለ ሰው የሚደርስልህ ከሆነ እና አሁን የራሳቸውን ትናመጡ ግቢ ውስጥ ከሌለ ልማት ሂዱ አይባልም፣ ወይንም ስትሰሩት ያሉበት ስትሰሩት እንትን ሂዱ አይባልም። ከይሙ ማድረግ መስጊድ ብቻ ዲስታንስ አልተቀመጠም። የአጋጣሚ ይህን እነሱ ለጥንቃቄ ነው ይህን የሚያስቀምጡት። እስከዚህ ድረስ የሚሄዱ እንጂ የዲስታንስ ከዚህ እስከዚህ ድረስ ውሃ ከሌለ ምናምን ነገር የሚለውን አነማሽን ነው አልሰማሁም። በቃ እዚህ ግቢ ውስጥ ውሃ ከሌለ ውሃ ታች እንትን ከሌለ ካፌ ካጣ ዶርም ብሎ ከሌለ ጓደኞች ጋር ከሌለ ተማሪ ደስ እያንዳንዷን ብሎ ከፍሽ አውጅ ተማሪ እንደሚመጣ ካወክማ ተአኺር አድርገው ትንሽ አዘግየው። ውሃ ይመጣል ብለህ የቂን ካለ ማለት ነው። ብቻን ካልተቀመጠም ባህል ተጋብተናል። وذكر الحديث ሐዲሱ ይቀጥላል። ስንት ነበሩ? አምስቱ ምን ምን ቀሩ? አንደኛ ነብዩ عليه الصلاة والسلام አንድ ወር ርቀት ላይ በ رعب በመረዳታቸው፣ ሁለተኛ ሁለተኛ መሬት ለሳቸው መስጂድና የንጹህ መጥራሪያ ፌሙ ማድረጊያ እንደሆነች፣ ሶስተኛ ምን ነበር እ ኡሂለት ሊልገናኢም ለእኔና ለኡመቶቼ ገኒማ ወይንም ምርኮ በቅቶልናል። የድሮዎቹ ግን ጅሃድ አድርገው የማረኩትን ሰብስበው ያቃጥሉታል። ጅሃዳቸው መቅቡል ከሆነ ከሰማይ እሳት መጥታ ትበላው ነበር ታቃጥለዋለች ማለት ነው። የድሮዎቹ ለእኛ ግን ደካማነታችንን አላህ ስላወቀ ተከፋፍሉት ብሎናል። ከካህዳኖች የሚወረሰውን ማለት ነው። ሶስተኛ ይሄ ነው። አራተኛ ካነት الانبياء تبعث الى قومها ነብያቶች እ ነቢያቶች ወደ ህዝባቸው ብቻ ነበር የሚላኩት። በኑ እስራኤል ወደ ጎሳቸው ነው የተላኩት። ነብዩ አለይሂ ሰላቱ ወሰላም ግን ቡዒቱ ኢላ ካፈቲል ኡማ ነው ያለው። በቃ ወደ ሁሉ ለስተቀለይ ወደ ሰው ልጅ ብቻ አይደለም ወደ ሁሉ ወደ ጂንም ወደ ኢንስም የተላኩት ነብዩ አለይሂ ሰላቱ ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለሁለቱም የተላኩት ሌላ አለ ሶስት አምስተኛው ምን ነበር ጀዋ ጀዋሚ አልከሪም አዎ አንድ ኻስያ ነው። እዚህ ግን ያልተቆጠረ እዚህ ሐዲስ ውስጥ የተቆጠረ ምንድነው? ሸፋዓተል ዑዝማ ማለት ነው። የውመል ቂያማ ነብዩ ናቸው። ነብያት ሁሉ እምቢ ያለውን እሳቸው ያስታርቃሉ። አምስት እነዚህ ናቸው። وفي حديث حذيفة عند مسلم وجعلت تربتها لنا طهورا አፈሩ አለኛ መጽዳጃ ሆኖልናል ኢዛ ለም ነጂድ ልምአ ውሃ ካላገኘን ብለዋል። ቱርበት ውሃ ሲናት ከላት ያስነሳችባቸው ቱርበት ውሃ ብለው ነብዩ ፈስረውታል። ስለዚህ በዚህ መያዝ አለብን። አሃ ሱዒድ ሉጋን ለመጀመሪያ ሱዒድ በቱርባ አይገደብም። ቱርባ ከአፈር ፓርት ውስጥ አንዱን ፓርት ነው የተናገሩት። ነብዩ መሬት ተደርጎልኛል ብለው ሌላ ቦታ በጁምላ ተናግረዋል። አሁን አፈር አሉ። ከመሬት ውስጥ አፈር ማለት አንድ የተወሰነ አካል ነው። ዛፍም አለ መሬት ላይ የተለያዩ ነገራቶች አሉ መሬት ላይ። እንደገና ደግሞ የቁርአን አያው ሶዒደን ጠይባን የሚለው በአፈር አንተረጉመውም ያሉት ሰዎች ሉጋው ስለማይፈቅድ ሶዒድ ማለት ሁሉ ማላ አወጂህ አርድ ይህንን አድርገው አፈር ቱርባ የሚለውን ያንኛውም ፈጣሪ ሳይሆን አንድ አካል አድርገው ነው የወሰዱት። ተግባባን አይደል? ይኸው የዑለማዎቹ ፊቅህ ይግባችሁ። በሌላ ቦታ ቢሆን ኖሮ የሆነ ጅምላ ነገር ቢመጣልን ጥቅል ነገር ደርሶን ያንን ጥቅል የሚፈታ ነገር ከመጣ በአፈር እንፈስረው ነበር። አፈር ብለዋል ነብዩ፣ በአፈር መተርጎም አለበት እንል ነበር። ሶዒድ በአፈር አይተረጎም። አንዴ ነው በአፈር ብቻ አይተረጎም። የመሬት አካል አፈር ብቻ አይደለም። ነብዩ መሬት ነው በቃችልኛል። ስለዚህ ከተየሙ ማድረጊያ መሳሪያዎች ውስጥ አንዱ ነው እንጂ አፈት እሱ ብቻ ነው ማለት አይደለም ብለዋል። ይህን ነው ኢብኑ ተይሚያም ኢብኑ ተይሚያም ራጂህ ያደረጉት። አቡ ሐኒፋም ኢማሙ ማሊክም ይህንን ነው የወሰዱት። ኢማሙ ሻፊዒ እና ኢማሙ አህመድ ግን ቱርበት ውሃ የምትለዋል ወስደን በዚህ እንፈተዋለን ብለዋል። እንቀየዳ አድርገው እዚህ ካፈር እንነሳለን ለማድረግ አፈር ከሌለ የግድ አፈር ፍለጋ እንዳትሄድ በግድግዳው ላይ ከማድረግ ስገድ ስገድ ነው ነሳሉ አፈር ተገባል إذا لم نجد الماء وها ካላገኘን وعن علي رضي الله تعالى عنه عند أحمد وجعل التراب لي طهورا አፈር ለኔ ንጹህ ተደርጎልኛል መሬት ላይ ያለ አፈር ይላሉ ኢማሙ አህመድ ጋር በተዘገበ በሌላ ሐዲስ ማለት ነው አንድ ላይ ነው وعن عمار ابن ياسر قلت له ጥያቄ የለም ይችላል وعن عمار ابن ياسر عمار ابن ياسر تعرف አበላ ቀባን ይባላል ምን ሳቢቂን አልአወሊን ከቀደምት ሰሃቢዎች ቀደምት እስላምን ከተቀበሉትና ብዙ ፊትናን ካሳለፉት ሰሃቢዎች ውስጥ አንዱ ነው አማር ብኑ ያሲር አብሽር አሉ ያሲር ቢልጀና አብሽሩ የያሲር ቤተሰቦች ጀነት አላችሁ ብለዋቸዋል ነብዩ አለይሂ ሰላቱ ወሰለም ሱመያ እናቱ ናት የአማር ብኑ ያሲር እናት ናት ሱመያ አቡ ጀህልን የገደላት በጦር ወቅቱ የገደላት እንደውም በብልቷ ነው ይባላል ያሲርንም እነሱ ናቸው የገደሉት፣ አንቀው ነው የገደሉት። የአማርን አባት ማለት ነው። አማር ብን ያሲር ዑዚበ ፊ መካ መካ ላይ ከፍተኛ ቅጣት ደርሶበታል። ስቃይ ወሀጀረ ለሂጅረተይን ሁለት ጊዜ ስደት ተሰዷል። ሸሂደ በድረን በድር ላይ ጦርነት ተሳትፏል። ወልመሻሂደ ኩሊሃ ሁሉም ጦር አውድማ ላይ ተሳትፏል። አማር ቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለውታል። ወይ ሐከ ያ አማር ወዮ ያ አማር ጥፋት ተቅቱሉ ከልፊአቱል ባግያ ጠማማዋ አመፀኛዋ ቡድን ትገላለች አሉት። በሰው ነው የተገደለው አልይና ሙዓውያ በተዋጉ ጊዜ ከማን ጋር ሆኖ ነበር ጦሩን አብሮ የተቀላቀለው? ከአልይ ጋር ሆኖ ሙዓውያን ሲዋጋ ተገሏል። ይችን ሐዲስ ይዘው ሙዓውያ በጣም መጥፎ አካሄድ ነበር እየሄደ የነበረው። ምክንያቱም ምክንያቱም ነቢዩ አለይሂ ሰላቱ ወሰላም አማርን ተቅቱሉ ከልፊአቱል ባጊያ ጠማማዋ ቡድን ትገላለች ብለውታል። በሙዓውያ ወገን ስለተገደለ አንተ ሙዓውያ አማርን ያንተ ወታደሮች ናቸው የገደሉት፣ እኛ ያለንበት ጠማማ ነው ማለት ነው ብለው ሙአዊያን ጠይቀውታል። ሙአዊያን ጠይቀውታል። ሙአዊያ ድብሎ ብሎ ነበር የመለሰው እነማ ቀተለሁ መን አታቢ የገደለው ያመጣው ሰው ነው። አስገድሎታል፣ እሱ ነው የገደለው። ሲአተን ባገያ ማለት እኛይቱ ቡድና ሳለ ሰውየው ራሱ መልሰውለታል። እንደዛማ ካልክ እነ ሀምዛን ያስገደሉት ነብዩ ናቸው፣ የሀምዛ ገዳይ ነብዩ ናቸው፣ ልክ ነው ብለው መልሰውለታል። ስለዚህ ለማንኛውም ሲአተን ባገያ ብለዋል። ያው እና አሪፍ አርክስ ታጣው ይላል ወቀድ ካነ ፊ ሲሲን ሲሲን ዘመቻ ላይ ተሳትፏል። ማ አሊ ወቀተለሁ ጁኑድ ሙአዊያ የሙአዊያ ወታደሮች ናቸው የገደሉ ወካነ ዑምሩ ኢዛ ሰባ ሶስት አመቱ ነበረ ሲገደል አማር እብኑ ያሲር ታላቅ ሰሐቢይ ነው። ወላሂ ታሪክ ያለው የሚገርም ቦታ ያለው والله أفضل من أن تعرف ميسي وتاريخه أو رولاندو وتاريخه أن تعرف عمار وتاريخه هذا هو الأنفع لك لأنه ما شاء الله ዛሬ አስደስታችኝ ለምን እንደሆነ ታውቃለች ታውቃለች አይደል በጣም አስደስታችኝ የቂራት ቁጥር ይቀንሳል ብዬ ነበር ዛሬ ጎበዝ ጀዛኩም ላሁ ኸይራ አይጨምርላችሁ ወላሂ ይሄ ምን ያክል ጉጉት እንዳላችሁ ነው በጣም ደስ ይለኛል ዋን አማር ብን ያሲር ረዲየላሁ ተዓላ አንሁማ ቃል በአተኒ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ላኩኝ ፊ ሐጀቲን ለሆነ ጉዳይ መንገድ ላኩኝ አለ። በምን እንደላኩት አልታወቀም፣ ሐጃው አልተነገረም ተብሏል። በሌላ ሐዲስ ራሱ ለሆነ ጉዳይ ነብዩ ላኩኝና እየተጓዝኩ እያለ فأجنبت ጅኑብ ሆንኩ فلم أجد الماء ውሃ ሳላገኝ ቀረሁ فتمرغت في الصعيد መሬት ላይ ዝም እየተንከባለልኩኝ ይላል كما تمرغ الدابة እንስሶች አህያ ማለት ነው እዚህ ቦታ دابة ማለት አራት እግር እንስሳ ማንኛውም دابة ይባላል ከዛም ውስጥ ያለው ራሱ كل ما يدب على وجه أي ما يتحرك الأرض በምድር ጀርባ ላይ የሚንቀሳቀስ ሁሉ ዳዋት ይባላል እዚህ ቦታ ላይ ግን አህያ ነው ይህን አይነት መንከባለል የሚንከባለለው ላሞች አይንከባለሉ ተመረቅቱ ፊ ሱዒድ ተመረቅቱ ፊ ከተመረቅቱ ፊ ሱዒድ አቧራው ላይ ተንከባለልኩበት አለ። ከማ ተመረቁ ዳባ እንስሳ አህያ እንደምትንከባለል ثم أتيت النبي صلى الله عليه وسلم النبي ጋር መጣሁና ነገርኳቸው ፈተከርቱ ለሁ ዛሊክ ይህን ክስተት ሁሉንም ነገርኳቸው እኔ እኮ ተይሙም እንዳለ ያውቃል። የገባው ነገር አለ ታውቃላችሁ። አፈር መጠቀም እንዳለበት ያውቃል። ግን የሰማው ለውዱ ፊትና እጅን ነው ያየው። ለገና ስቅበት ግን ገና አልሰማም። ቅያስ ነው ያደረገው፣ ኢጅቲሃድ ነው ያደረገው። ከዚህ የምንረዳው ራሱ ነብዩ ለሉበት ቦታ በዘመናቸው እንኳ ኢጅቲሃድ ማድረግ ይቻላል ማለት ነው። ከዚህ ራሱ ሌላ ዕልም ይወሰድለታል። እዛ ሲሄድ ለበውዱ ጊዜ ውዱ በሌለ ጊዜ ተይሙም ያደረኩት ፊቴና እጄን ነበር። ሻወር ከሆነ ደግሞ ገላዬን ሙሉ አፈር መንካት አለበት ነው ያለው። ይህን ቅያስ አድርጎ ነው የተንከባለለው አቧራ እንጂ ተይሙም እንዳለ ያውቃል ማለት ነው። መጀመሪያ ነው የመጣው እማ النبي صلى الله عليه وسلم ፈተከሱ ذلك ነገርኳቸው ፈቃለ እንዲህ አሉ እነማ ካነ የክፊክ ይበቃህ እኮ ነበር አማት አንተ አንተ ቁሊ አንተ ቁል ቢየደይ በሁ ቁሊ ነው አንተ ቁል አንተ ቁል ማለት አንተ ፈዓለ ማለት ቀውል ቢማዕነ ልፍዕል ይመጣል ችግር የለም ልታደርግ እኮ ይበቃህ ነበር ቢየደይከ በሁለት እጆች ሀከዛ ይኸው እንደዚህ ልታደርግ ማድረግ ይበቃህ ነበር አሉና ከተግባር ነብዩ አሳዩት ምን አደረጉት? ثم ضرب بيديه በእጃቸው መሬት ላይ መታ አደረጉና ነብዩ በርበተ ዋሂዳ አንድ ጊዜ ብቻ በእጃቸው መሬት ላይ መታ አደረጉና ثم مسح الشمال على اليمين وظاهر كفيه ووجهه ከዛ ፊታቸውን አበሱ ቀኝ እጃቸውን አበሱ ግራ እጃቸውን አበሱ ሐዲሱ ግን ዝርዝሩ ቀላቅሎ ነው የተናገረው ثم የለም ሌላ ቦታ በተርቲብ አስቀምጦታል ፊታቸውን አበሱ ከዛ እጃቸውን ቀኝ ግራ ነው አለ ይህ ያለ ችግር የለም ግን ሲናገር የተናገረው በዋው ነው እጃቸውንና ፊታቸውን አበሱ ዝም ብሎ ጥቅሉን የታበሰውን ፓርት ለመናገር እንጂ ቅደም ተከተሉን ለመናገር አይደለም ይሄን እንዳትጂ የተርቲብ እንዳይመስላችሁ ثم ضرب بيديه እንደዚህ ማድረግ እኮ ይበቃህ ነበር ፈቃል انما كان يكفي ይበቃህ እኮ ነበር አማ አንተ ፈዓለ بيديك هكذا በሁለት እጆች እንደዚህ ማድረግ ይበቃህ ነበር አሉ እንደ ثم ضرب بيديه ነብዩ በሁለት እጃቸው መታ አደረጉና መሬት ላይ እጃቸውን አስቀመጡና በርበተ ዋሂዳ አንድ ጊዜ ብቻ ثم مسح الشمال ግራቸውን አበሱ አለል የሚን በቀኛቸው ግራቸውን አበሱ ወዛሂረ ከፈይ ሌላውንም መዳፋቸውን አበሱ ወወጅሃሁ ፊታቸውንም አበሱ የታበሰውን ፓርት ነገሩ ግልጽ ነው ገባችኋል በምን ይጀምራል ካላችሁ በፊት ነው የሚጀምረው ያደርግና ይሄንን እንደዚህ ማለት ነው። በቃ ገብታችኋል። ሐዲስ ዋናው ሐዲስ ይግባችሁ። ፊትና እጅ ነው የምታለው። እጅ እስከምን ድረስ ለልኩ ሰዓት ወይንም አምባር እስከምን ይህን የሚታጠፈው ድረስ ለልኩ ነው ያለው። በውዱእ እንትን በውዱእ ቅያስ እስከዚህ እስከ እንትን ድረስ እስከ ክርን ድረስ ወይንም እስከ መራፊቅ ድረስ አይሄድም። በጣም ضعيف ነው በጣም ضعيف ነው የሚሉት ሐዲስ አሁን ልንቀራው በጣም ወለፍዙ ለሙስሊም ይህ አረፍተ ነገር አገላለጽ የሙስሊም ነው። ወፊ ሪዋየት ለልቡኻሪ ቡኻሪ በዘገቡት በሌላ ሐዲስ ወደረበ ቢከፈይል አርድ ነብዩ በሁለት እጃቸው በመዳፎቻቸው መሬት ላይ መታ አደረጉና ወነፈኸ ፊህማ እስትስፋሉና ثم مسح بهما ከዛ አበሱ ወጅሃሁ ፊታቸውንና ወከፈይህ መዳፋቸው ከፈይህን አለ ከፍ ማለት እስከዛ ይሆን ዜድ ቢል እንኳ እሺ የተወሰነ ኺላፍ ሊኖር ይችላል። ሀታ ራሱ ዜድ ራሱ ካጠረ በዚህ ነው የሚያጥረው። የት ሳዒድ ትንህ የሚገባው ከፈይህን አለ ሁለት መዳፋቸውን አበሱ። መዳፍ ማለት እዚህ እንትን ድረስ አይሄድም፣ ክንድ ድረስ አይሄድም። በተአምር ይሄ ደግሞ ሙስሊም የዘገበው ሐዲስ ነው። ሙስሊም የዘገበው ሐዲስ ነው። እንደውም የቡኻሪ ሐዲስ ነው። በጣም ባያን ያደረገው ይችላል። ቡኻሪና ሙስሊም መተፈቃላይ ሐዲስ ማለት ነው። እስከ ክንዱ ድረስ የሚለው ሐዲስ አሁን የምንቀራው ሐዲስ ዶርፍና ለው እዚህ ጋር ይሄን ሊቋቋም አይችልም። ወአን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ አተየሙሙ ነብዩ ተየሙም አሉት ዶርበታን ሁለት ጊዜ በመዳፍ ይመታል ለመሬት ላይ ዶርበቱን ልልወጅ አንድ ጊዜ የምትመታው ለፊት አሉ ወደርበቱን ሌላዋን ሁለተኛዋን ደግሞ ለሊየደይኒ ለሁለት እጅ ኢለል ሚርፈቀይኒ እስከ ክንዱ ድረስ እንደ ውዱሃ ማለት ነው እስከዚህ ድረስ ይሄንን አንደኛ ምቱ ሁለት ጊዜ ነው መሬት ላይ የሚነካው የሚያብሰውም እስከዚህ ድረስ ሁለቱም ተያይዞ ضعيف በጣም ضعيف በጣም ማኑን ነው ያንን ሊቋቋመው በጣም ضعيف አይደል ረዋሁ ዳረቁትንዩ ወሰሐህ አልአኢመቱ ወቅፈሁ ሐዲሱ በእንትን ሁለት ጊዜ መሬትን መምታትና ሁለት ጊዜ በእጅ መቱ ሁለት ጊዜ ተሙም ሲደረግ እንትን ክንድ ድረስ የሚለው ሐዲስ መውቁፍ ሆኖ ነው የመጣው መርፎ ቢሆንም ማዕሉል ነው እንደውም መውቁፍ ብቻ ሆኖ ነው የደረሰው። መውቁፍ ሐዲስ ደግሞ እንኳን መውቁፍ ሆኖ አይደለም ለሌላ ቦታ ያለ ሐዲስ ከቡኻሪና ከሙስሊም ጋር ቢቃረን እንኳ ሶሒህ ሆኖ እንኳ ተቀባይነት አይኖረውም፣ ይወድቃል። እንኳን መውቁፍ ሆኖ እና ኢማሙ ሻፊዒ ግን ይህንን ነው የተቀበለው። ኢማሙ ሻፊዒ እስከዚህ ድረስ ነው ነው ሌሎቹ ደግሞ መዳፍና ፊትን አላሁል አሷህ አሷህም ይሄ ዑለማ ሁሉ ጀሚዕ አልሙሐዲሲን የሚጠቀመው ይሄንን ከመዳፍ ከፈይህ ብለው ነው የተናገሩት። በጣም ግልጽ ነው የማያሻማ ማለት ችግር የለም ማለት ችግር የለም ማለት እንደ ውሃ ጀልክ እያደረገ እያደረጋችሁ እስከ ድረስ እየገባችሁ አድርጉ ማለት አይደለም። አፈር መድመዷም እንዳታደርጉ ዋናውን ብቻ ታብዙትና እንደውም አንድ ነገር አለ ኢማሙ አህመድ የሚሉት ምንድነው? ፊትህን በዚህ አብሰው በጣቶች አንድ ብቻ ማለት እንደዚህ የምታደርገው ሙሉን ፊትህን አብሰህ በዚህ እንደዚህ ከምታደርግ ይልቅ መጀመሪያ መሬት ላይ ታስቀምጥና በጣቶችህ እንትን ፊትህን እንደዚህ አብሰው የእጅህን ጀርባ ደግሞ በቅ በዋናው በሆዱ ማለት ነው። ይሄንን ብለዋል። ዋናው ነገር ይሄ ቅደም ተከተል ነው። እንትኑን ለማሳየት ምንም ችግር የለም። ضربة ዋሂዳ ነው። ፊትና ከፈይን ብቻ ነው። ሀዳ ሁል አሷህ ሌላው አይቋቋመውም። ይሄ እስከ እስከ ክርን ድረስ የሚለው ሐዲስ ወይንም ሁለት ጊዜ መሬት ላይ ማበስ አለበት፣ እጁን ማስቀመጥ አለበት የሚለው ሐዲስ ሁሉም መውቁፍ ነው። ይሄ መውቁፍ ሐዲስ ደግሞ ቡኻሪና ሙስሊም የዘገቡት ጋር መቃረንና እሱን መቋቋም አይችልም። ምን ቁርአን ላይ እህ ቁርአን ላይ ሰዒድ የሚለውን አፈር አብዛኛው እኮ መሬት ላይ እንደሆነ እኮ ያውቃሉ ሁሉ መሬት እንደሆነ ያውቃሉ። ሰዒድ እኮ በአፈርም እኮ ይተርጉም አይተርጉም ጭራሽ አፈር ማለት አይደለም ማለት አይደለም። በአፈር ማጠር የለበትም ነው ትርጉም። አንድ ነገር መግባባት ያለብን ነገር ምንድነው? ቱራብ ያለው በሐዲሱ ግልጽ ነው። ቱራብ ሶዒድ ውስጥ ይገባል። ወላኪን ሶዒድ ማለት አፈር ብቻ አይደለም። በቃ የመሬት ወይንም የሶዒድ አንድ አካል ነው። እኔ በሻይ የመሰልኩላችሁ እኮ የሚገባችሁ ነገር ነው። ለምሳሌ ሻይ የብዙ ነገር ነው። ሻይ ውሃ ነው። አዎ ሻይ ሻይ ቅጠልማ አዎ ሻይ ሱካር ነው። የሱ የሁሉም ድምር ውጤት ሁሉም ውስጥ አለ። ሻይ አለ። ሻይ ማለት እኮ ሱካር ነው ብለህ ብትናገር ትችላለህ። አዎ የሻይ part ነው እንደ ማለት ነው ያገላለጽ ነው የሚሉት። صعيد ማለት ብዙ ነገሮችን መሬት ላይ ያለን ጧሃራ ሁሉ ነው የሚይዘው ሁሉንም ይይዛል። ስለዚህ ጧሃራ ነገር ሁሉ እዚህ ውስጥ መግባት አለበት ነው የምልህ። ጾሙም ስለሆነ አፈር የሚለው አውላ መጀመሪያ መነሻ ይሆንናል። ሌላ ደግሞ ነብዩ ግድግዳ ላይ አድርገዋል። ከይሙ ይረኝ አሁንም የምናስቀድመው እኮ ቱራብ ነው አፈር አፈርን አፈርን እናስቀድማለን። ራሱ ፍሩጅ ምን ከላ ተጠቅመናል። ኦሙሙን ሱዒድ ያለውን የቁርአን አያ ይዞ ለመጓዝ ሱዒድ የሚለውን ይዞ ለመጓዝ ሙጅመሉን ነው መያዝ ያለብን ያሉት ዑለማዎች እነ ማሊክ እነ አቡ ሐኒፋ እነ ኢብኑ ተይሚያ እነ ኢብኑ ቀይም ማለት ነው። ገላ ሙሉ በሙሉ ይተካል። አዎ የሞተ ሰው ለምሳሌ የተቃጠለ ሰው ካለ አታጥሞም ተይሙን የሚደረግለት ተቃጥሎ የሞተ ማለት ነው። አዎ ያው አንድ ጊዜ መሬት ላይ ታደርግና ፊቱን ታብስለታለህ፣ እሱን ታብስለታለህ ውሃ ከለለ ለምሳሌ እንደዛ ነው የሚደረገው። የጀነ ለጀናዛ ማጠቢያ ውሃ ከለለ ከምን ይደረግለታል። ወይ ደግሞ أجنبي ብቻ ካለ ገላውን ከማጠብ ይልቅ ከምን ማድረግ ነው የሚለው ቃዎች የሚያስቀድማል። ከምን አጭር ቦታ ስለሆነ ሌላ ብዙ process ስለሌለበት ፊትና እጅ ብቻ ማለት መርታችኋል። አሽ ስላላለቀ ብዙ ነገር አለ። ነገ ኢንሻአላህ እንጨርሳለን። አዳብላችሁ። ሰላም አለይኩም ወራህመቱላሂ Mira, mira.